ቃለ ዒሳ ብኑ መርየም አላሁመ ረበና አንዝል አለይና ማኢደተን ሚነ ሰማ ጉዳዩ አሳማኝ ሆኗል። ባብራሩልኝና ሐዋርያቶች በዘረዘሩት አይነት ማኢዳውን ያ ረቢ አውርድልን ተኩኑ ለና ኢደን ሊአወሊና ወአኽሪና ለዚህም ትውልድ ለቀጣዩም ደስታን የሚያጎናጽፍ የሆነ አንተ አውርድልን ዱዓ አደረጉ ነቢዩላህ ኢሳ ወአየተ ሚንክ ወርዙቅና ወአንተ ኸይሩ ራዚቅ እኔን ረሱል አድርገህ ስትልክ ለዚህ ዓላማ ሁሉ ከተቀመጡ ተአምራቶች አንዱም ይሆናል የአንተ ተአምር ነው። ከረዛቂዎች ሁሉ ደግሞ በላጭ ረዛቅ ነህና አንተው ረዝቀን አውርድልን ማኢዳ ከሰማይ ነቢዩላህ ኢሳ ዱዓ አደረጉ። የርሱሎችና የአንቢያዎች ዱዓ ደግሞ ይኸው ምን ያህል ሰባቱንም ሰማይ እንደሚያነቃንቅ ይኸው ማንም ተራ ሰው እንኳን ዱዓ አድርጎ ሙስተጃብ ይሆንለታል። ወዲያው ምላሽ መጣ ለነቢዩላህ ኢሳ ቃል አላህ እኒ ሙነዝሉሃ አሌይኩም ችግር የለውም ማዕዳው ይወርዳል አለ። በተባለው መልኩ ሳይሆን ከተባለው በላይ ጥራቱ፣ ብዛቱ፣ ኳሊቲነቱ ሁሉ ነገር የተጠበቀ ማዕዳ ይወርዳል። ችግር የለውም አለ ጌታ አላህ ረብል ዓለሚን። አወርደዋለሁ፣ ይወርድላችኋል፣ ችግር የለውም አለ። ግን አንድ ማስጠንቀቂያ ፈመን የክፉር ባዕደ ዛሊክ ከዛ በኋላ ግን እሳትል እያንዳንዱ አንተን ተከትሎ ሐቅን ተቀብሎ በአንተ የሚመራ ካልሆነ የሚከፍ የሚያፈነግጥ ጀርባ የሚሰጥ ሆኖ የሚገኝ ካለ ፈኢኒ ኡአዚብሁ አዛበን ላ ኡአዚብሁ አህዳን ሚነል ዓለሚን እኔ የምቀጣው ቅጣት ከዚህ በፊት ባለፉት ትውልዶች ላይ ባልታየ አይነት መልኩ እቀጣዋለሁ አለ። ይሄን አምኖ ይግቡበት። ሁሉም ይሄን ጠያቂዎችና ሌሎችም ይሄን መስፈርት ጠብቀው ቃላቸውን ጠብቀው የሚቆሙ ከሆነ ችግር የለውም። ከዛ ውጭ በሚሆንበት ጊዜ ግን ለቀልድና ለጫወታ ብቻ ወርዶ ማይዳ እንዲሁ የሚቀራ ይምሰላቸው ይባላል። ይህንን ነቢዩላህ ኢሳ አሳወቁ። ችግር የለውም እኛ መጀመሪያውን ያልነው ጉዳይ አይደለም ወይ? ጅብሪል መጣና ማኢዳው ከመውረዱ በፊት ይባላል ነቢዩ አለይሂ ሰላቱ ወሰላም ባስተላለፉት ሐዲስ ማይዳው ከመውረዱ በፊት ቅድመ ሁኔታዎች መጡ። አንደኛ አንድ ሰው መካድ አይችልም፣ መክፈር አይችልም፣ ማፈንገጥ አይችልም። ከሆነ ምቱ የበረታ ነው። አንድ ሁለተኛ ولا يدخر لغد ማይዳው በአስፈላጊነቱ እንደየሰዓቱ fresh fresh የሆነ ምግብ ይወርድላቸዋል። ያን መብላት ብቻ ነው በሰዓቱ ለነገ ይቀመጥልኝ ለተኖገዳ ይቀመጥልኝ ማለት አይቻልም። አንስቶ ማስቀመጥ ይሄ አይቻልም። ቁርስ በልቻለሁ ለምሳዬ፣ ምሳ በልቻለሁ አይቻልም። ይቀበሉ ይህንን ለቁርስ አውርዶ ማኢዳ አላህ ስብሓነሁ ወተዓላ ረበል ኢዛ ለምሳም ያወርዳል፣ ችግር የለው ዛሬ የመጣ ማኢዳ ነገ ሌላ ይመጣል፣ ችግር የለው በአይነቱም በውበቱም በመልኩም በጥራቱም የተሻለ ሌላው ደግሞ ከዚህ ጋር ተያይዞ አንተን የመከተሉ ጉዳይ ግን ለድርድር የማይቀርብ ጉዳይ ነው። እነዚህን ሁሉ ቅድመ ሁኔታዎች ጅብሪል አስጠንቅቆ ለነቢዩላህ ኢሳ ነገረ። ማኢዳ ወረደ ምግቡ የተጠበሰ አይታወቅም፣ የተበሰለ አይታወቅም፣ ምን አይነት ቅመም ገባበት አይታወቅም። ሱብሓነላህ አጃኢብ በሆነ መልኩ አጃኢብ አጃኢብ የእቃው ጥራትነት አልተጠበቀም፣ ተበክሏል፣ ተመርዟል። ጃርዳ ያመጣል፣ አሜባ ያመጣል፣ የለም ነፃ የጸዳ የጠራ አልፎ ለስንት በሽታና ለስንት ለስንት ህመም ፈውስ የሚሆን ከቀናት በኋላ የባህሪ ለውጥ መጣ። አንዳንዶቹ ምን አሉ? የነቢዩላህ ኢሳ ስር ክብደቱ አሉ ክብደቱ አሉ ሙታን ቀሰቀሰ ሲባል ለምጣሙን አዳነ ሲባል አጃኢብ ስንት ነገር ነው የሰው የሚሰራው። እቺ አይነት እንደዚህ መዝለፍለፍ ተከተል በሚሉ ሰዎች ውስጥም በስሱ መታ ገባች። ለነገ ሌላ ይመጣላቸዋል ብሎ ቃል ገብቶልናል። ባይመጣስ? ይሄ ምግብ ቢቀርስ? ነገ ሌላ ቀን ነው። መተማመኛው ምንድን ነው? በመጣ ጊዜ አዲሱ ፍሬሽ ምግብ ሲመጣ ነገ እሱን እንበላለን። እስከዛ ግን አሳምንምና እቺን ቆጥበን ብናስቀምጡ ለነገ ብናሳድር ጥሩ ነው ማለት መጣ። ነገሮች ተበላሹ። ነቢዩላህ ኢሳን ሳሂር ነው ማለት ተጀመረ። ድግምተኛ ነውም ተጀመረ። ወደ የሁዳው ስትሄድ ይሄ የዝና ልጅ የማያመጣ ጉድ የለም ማለት ጀመሩ። በጣም የሚያጅበው ነገር ግን ምቱ ምን ሆኑ ፈሙስሑ ቂረደተን ወኸናዚራ ማስጠንቀቂያ መጣ፣ ማስጠንቀቂያ መጣ። በተባለው አልቆማችሁም። ምቱ ሊቀጥል ነው። የመጨረሻ ምቱ እለት በጣም አጃቢ የሚሆነው በእንደዚህ የሚያሳልቅ የሚያሳልቁ ሁሉ ቤታቸው ውስጥ ቁጭ እንዳሉ ቤታቸው ላይ በልተው ተመግበው እንዳደሩ እንደተኙ ጠዋት በራቸውን ሳይከፍቱ ለረዥም ሰዓት በተመሳሳይ ሁሉም ጥሩ ኢማንና የጸዳ ተቅዋ ያላቸው የነቢዩላህ ኢሳ ተከታዮች ብቻ ሲቀሩ ከውስጥ ራሳቸው ዘግቶ ተኝተዋል። ማታ ከመርፈዶ የተነሳ ተመሳሳይ ነው የሁሉም በር በራቸው ተሰብሮ ሲገባ ውስጥ ሁሉም ዝንጀሮ ሆኗል። ከናዚር ግማሹ ከርከሮ ሆኗል። ጀሊሉ እንዲያርጉ ቀየረው። ማንኛውም ሰው በአላሁ ስብሓነ ወተዓላ አዋምሮች ላይ የሚያሳልቅ ሰው የግድ ዝንጀሮ አርጎ ካልመታ አያሳምነኝም ካልሆነ በስተቀር ቁንጥጫው የአላህ መልኩ የተለያየ ነው። እንዴት አርጎ ይዛል፣ እንዴት አርጎ ይቆነጥጠሃል። የቅያማ ዕለት እንደተጠበቀ ሆነ። የዛሬ ደርስ እዚህ በቃናሉ። ሰለላሁም አላ ሰይድና ሙሐመድን ወአላ አሊሂ وأصحابه أجمعين وإذ قال الله يا عيسى ابن مريم أنت قلت للناس اتخذوني وأمي إلهين من دون الله قال سبحانك ما يكون لي أن أقول ما ليس لي بحق إن كنت كنت قلته فقد علمته تعلم ما في نفسي ولا أعلم ما في نفسك إنك أنت علام الغيوب بسم الله الرحمن الرحيم الحمد لله الصلاة والسلام على أشرف المرسلين محمد بن عبد الله وعلى آله وأصحابه ومن اهتدى هداه إلى يوم الدين يقول الباري جل وعلا في محكم تنزيله وإذ قال الله يا عيسى ابن مريم الله سبحانه وتعالى بالف درس لنبي الله عيسى لنبينا تاتشونا لرسولنا تاتشو معرك إيالا جيتا الله سبحانه وتعالى بزو مؤجزاوچن عند سرطاتشو الله جل وعلا بزي سوره የዘረዘራቸውን የአብራራቸውን ለመዳሰስ ሞክረን ነበር። ለዛውም ይህን ሙዕጅዛዎች ለነቢዩላህ ኢሳ ሲለግስ ትልቅ ኒዕማ መሆኑን ይህን ኒዕማ ይህን ጸጋ ለአንተም ለወላጅ እናትህም ባለ ኒዕማ ባለ ጸጋ አድርገናችኋል። ሌላው ደግሞ በአብዛኛው ከአላሁ ስብሓነ ወተዓላ ዘንድ ለነቢይነት ለረሱልነት የሚላኩ አንቢያዎችና ሩሱሎች ስራ ተግባራቸውን ለተልኳቸው ስኬታማነት እድሜ ገደብ አላቸው። በአብዛኛው ያን እድሜ ገደብ ሲደርሱ ወደ ተልኳቸው ይሰማራሉ። በአብዛኛው አርባ ዓመት ነው። ከሙዕጂዛው ክብደት የተነሳ በሩሃል ቁድስ በጅብሪል እገዛ ነቢዩና ኢሳ ለየት ያለ ሙዕጂዛ ከተሰጡት አንዱ ለየት የሚያደርጋቸው ቱከልሙ ናስ ፊል ወካህላ አለ በህፃንነት ለሰዎች አንተ ማን እንደሆንክ ለምን ዓላማ እንደተላክ እናትህ ደግሞ የፋህሻት ሰው እንዳልሆነች የጸዳች የጠራች ሰው መሆኗን በጨቅላ ሕፃንነት ሆነህ ሰዎችን አነጋግረ ያብራራ የገለጽክና ያስረዳህ ሰው ነህ አለ። ይህም አንዱ ኒዕማና ትልቅ ሙዕጅዛ ነው ለነቢዩላ ኢሳ። በዛ እድሜ ይህን አይነት እድል ያገኙ ርሱሎች የሉ። በከሁልነት ከሁል ማለት በአረብኛ ጎልማሳ ማለት ነው። በጎልማሳነት ማነጋገር ምንም ችግር የለው። በጎልማሳነት ሁኔታውን ማብራራት ማስረዳት ይሄ ችግርም የለው። ሰው የሚናገር ሰዓት ነው። ግን በጨቅላ ሕፃንነትህ ማን እንደሆንክና የአላህ ባሪያ መሆንህን እናትህ በፋሻ የወለደች አለመሆኗን እያስረዳህ ሰውነህ ከሰጠንህ ኒዕማዎች ይሄም አንዱ ነው ሲል አብራርቷል። ለየት ያሉ ለየት ያሉ ሙዕጅዛዎችና በደረጃቸው በጣም ከበድ ከበድ ያሉ ሙዕጅዛዎችን ሁሉ አላህ ሰጥቷቸዋል። የሰው ልጅ ትምህርት ቤት ገብቶ ነው በአብዛኛው መጻፍና ማንበብን የሚለማመደውና የሚማረው። ነቢዩላህ ኢሳ መጻፍ ይችላሉ፣ ማንበብ ይችላሉ። የራሳቸውን ኢንጂል ብቻ ሳይሆን የነቢዩላህ ሙሳ ተውራትንም ጭምር የዚህ ሁሉ ሙዕጅዛና የዚህ ሁሉ ተአምራት ባለቤት ሲያረጋቸው አላሁ ስብሓነ ወተዓላ ሰዎች ወደው ፈቅደው አምነው ረሱልነታቸውን እንዲከተሉ እንጂ አልባሌ አይነት አመለካከት ውስጥ እንዲገቡ አልነበረም። ሙታንን መቀስቀስ በራሱ አንዱ ትልቁ ሙዕጅዛ ነው። ሞቶ ሰው ተቀብሮ አይደለም በትኩሱ ህይወቱ ያለፈውን ሰው እንኳን የመመለስ አቅም የትኛውም ጠበብት አያደርገው። ነቢዩ ላይሰ ኻሪቀል አዳቸው ለየት ያለ ነበር። ተራ የሆነ ነገርና ቀላል የሆነ ሙጅዛቸው ደግሞ ምንድን ነው? በጣም በረስ ለምጥ በሽታ ይዞት የመጣ ህመምተኛን እውሮ ነው የተወለደውንም መፈወሱ ደግሞ በጣም ተራ ነገር ሆነ። ይሄ ሁኔታ ግን ሰዎችን በሁለት ከፈለ። አልፎ ተርፎ ሁለቱም ጽንፍ የያዙ ሰዎች ሆኑ። ሁለቱም ቡድኖች፣ ሁለቱም ግሩፖች በዚህ እይታ ላይ እንደዚህ አጃኢብ የሆኑና ጉድ የሆኑ ነገሮችን ሊያሳይ የሚችል የሰው ልጅ አይደለም። ይሄ ራሱ ጌታ ነው፣ ፈጣሪ ነው። አይደለም ራሱ እናቱም ጭምር ከዋናው ጌታ አላህ ረብል ዓለሚን ጋር እንደውም በአንድ ስያሜ ሲጠሩ ሳሊሱ ሰላሳ ሶስት ኢላሆች በመባል ይጠራሉ ብሎ ጽንፍ የያዘ ዳር ጥግ የወጣ ከነሳራዎች ይንጸባረቅ የነበረ አንዱ ባህሪ ይሄ ነው። እነዚህ በምንም ተአምር የሰው ልጅ ይህንን ነገር በተአምር በሙዕጂዛ አጥር ውስጥ የተከለለ ሆኖ የሰው ልጅ ሊያሳይ የሚችል አቅም አይደለም። ፈጣሪ ጌታ አላህ ካልሆነ በስተቀር ብለው ወደዚህ አይነት መንሸራታት ገቡ። በአንድ ጥግ ደግሞ ያለው አንዱ ጽንፍ ይሁዳዎች ናቸው። እነዚህ የሁዳዎች በአብዛኛው አብዛኛው ርሱሎች አብዛኛ አንቢያዎች ከኛ ናቸውና በሐሰድ ተሞልተው ራሱም ይሄ ነብይ ነው ልንል አይደለም፣ ረሱል ነው ብለን ልንከተልም አይደለም። እንዴት ሆኖ ነብይ ሊሆን ይችላል? እንዴት ሆኖ ረሱል ሊሆን ይችላል? የዝና ልጅ በፋይሻት የተወለደ እናትዮ የትም አማግጥ አምጥታ የወለደችው ነቢይ ሊሆን አይችልም፣ ረሱል ሊሆን አይችልም። ሁለቱም ግሩፕ አላሁ ስብሓነ ወተዓላ የሚጠላ የማይቀበል የማይፈቅድ ባህሪ ያዙ ናቸው። ነቢዩ አለይሂ ሰላቱ ወሰላም እና ኡመቶቻቸው ነቢዩ ያሉትን የተቀበሉና የሰሙት ቡድኖች አብዱላሂ ወረሱሉሁ የሚል ሚዛናዊ እይታ ነው የያዙት። ነቢዩና ይህን አይነት አመለካከት የያዙ ሰዎች መሀል ላይ የቆሙ ይባላሉ። ከሁለቱም ዳር የወጡ እንደ ይሁዳዎችም ነቢዩላህ ኢሳን የዝና ልጅ ብለው ለትልቅ ነቢይ ለትልቅ ረሱል አስጸያፊና ቆሻሻ ስያሜ ከሚሰጡትም ጋር የሌሉ እንዲህ አይነት ሙዕጅዛ ደግሞ ሊያሳይ በእጁ ሊፈልቅለት የሚችል ደግሞ የሰው ልጅ አይደለም፣ ፈጣሪ ጌታ አላህ ቢሆን እንጂ ብለው ያለ ቦታ ሰቅለው ከሚገባው ማዕረግ በላይ ከሰጡትም ነሳራዎች መሃል ቤት ላይ ነቢዩና የነቢዩ እመት ኡመተ ወሰጣ ይባላል። ማዕከላዊነትን የያዘ እመት ማለት ነው። ይሄን ከራሳቸው ውስጥ ሐዋርያቶችና ሌሎች ሌሎችም እንደዚህ አይነት ወሰጥ ይሆናል። አማካይ የሆነ አብድ ነው ረሱል ነው ብለው ተከትለው ተቀብለው ይኖሩም አሉ። ስለዚህ ስለ አንደኛው ጽንፍ አንደኛው ጠረፍ ጫፍ የወጣውን group በማስመልከት ጌታ አላሁ ስብሓነ ወተዓላ የውመል ቂያማ ወኢዝ ቃለ አላሁ ያ ኢሳ ብነ መርያም ይላል። የዛኔ ማንም ይቀሰቀሳል፣ ማንም ይነሳል። ይሄ የማይቀር እድል ነው ለሰው ልጅ ለማንም። እንግዲህ አላህ ጋር ትልቅ ቦታ ያላቸው ትልቅ ማዕረግ ያላቸው ሩሱሎች አንቢያዎች ናቸው። ሩሱሎችም አንቢያዎችም አብረው ይቀሰቀሳሉ። ይህን የአርደል ማሽርን ስቃይና ችግር በአይናቸው ያዩታል። ስቃዩ ሲበረታበት ሰው ሌላ መሄጃ ስለሌለው በዚህ በአርደል ማሸር ቀን የቅያማ ዕለት ሁሉም ከአፈሩ ተሰብስቦ ተቀስቅሶ ሜዳው ላይ አውላላ ሜዳ ላይ የስቃውን አይነት ገፈት ሲቀምስ አንቢያዎች ጋና ሩስሎች ጋር ነው ለምልጃ የሚሄዱት ሁሉም ከሰው ውስጥ ለአላህ የሚቀርቡና ከሰው ልጆች ውስጥ ድምፃቸው የሚሰማ ሩስሎች ናቸው። ሌላ ማዕረግ ያለውና አላህ ጋር ትልቅ ቦታ ያለው የለም። ማንም ቢሆን ማንም የፈለገ ደረጃ የሰው ልጅ ቢደርስ ከሩስሎች ከአንቢያዎች በታች ነው። ከእነሱ የሚበልጥ ማንም የለም። በትላንቱ ደርስም እንደጠቀስ ነው ስቃዩ በጣም ሲበዛበት የሰው ልጅ በአንድ ላይ ተነስቶ አቅሉ መርቶት ተመካክሮ ተነጋግሮ ተወያይቶበት ሳይሆን አቅሉ ገፍትሮት ሩስሎችን እናነጋግር የጀነት ከሆንም የጀነት ይለይልን እንግባ የእሳት የጀሃነም ከሆንም ይለይንና ይለይልንና ጀሃነም እንግባ ከዚህ ስቃይ ብቻ እንድንተርፍ ይሄን ያድርግልን ጌታ አላሁ ስብሓነሁ ተዓላ አነጋግሩልን ብለን ሩሱሎችን እናነጋግር አንቢያዎችን አርደል ማህሸር ላይ ከአደም አቡነ አቡል ከሱ ጀምሮ እስከኛ ኡመት እስከ መጨረሻው ያለ ከልቅ ሁሉ መማፀኑን ይጀምራል እየዞረ አንቢያዎችን ሩሱሎችን ሁሉንም እያነጋገረ እያነጋገረ እያነጋገረ ሁሉም የራሱን ምላሽ ይሰጣል። አላህን እንፈራዋለን በአሁን ሰዓት። ምክንያቱም አላህ በዛሬ ዕለት ገዲበ የውመን የተቆጣው ቁጣ እንደዚህ አይነት ቁጣ ተቆጥቶ የማያውቀውን ቁጣ ተቆጥቷል። ልናነጋግረው አንችልም አላህን በተረፈው ደግሞ እኔ እንዲያን ስተሰረ ሰርቻለሁ፣ የሚያነጋግረው ምላስም የለኝም። ሁሉም አንቢያ የየራሱን ምክንያት እያቀረበ ሂዱ እስቲ እከሌ ነብይ ጋር ከኔ እሱ ሊሻል ይችላል፣ ሂዱ እከሌ ነብይ ጋር እከሌ ረሱል ጋር እየተባለ እየተባለ ኢሳ ጋር ይደረሳል። ነቢዩላህ ኢሳም يملتون يلونا نبي ودنيا نبي نبينا محمد صلى الله عليه وسلم ود الساتشون ميمروت يزان كنون جدي الله سبحانه وتعالى بزيان السكاي بتمول لابت إلت أنت عيسى بن مريم يهونك إلى الله سبحانه وتعالى إيا وكم سايوك جناك عيسى إن دين نجارو إن دين مدلل أأنت قلت للناس اتخذوني وأمي إلهين من دون الله ላይ ነብይ የሆነ ተልከህ ለዚህ ዓላማ በተላክ ጊዜ የተለያዩ ተአምራቶችን ሙዕጅዛዎችን በእጅ አድርጌዋለሁ። ሰዎች ይህን አይተው አንተን ፈጣሪ አድርገው ራስህንም እናትህንም እስከ ማምለክ ሲደርሱ የአንተ ትእዛዝ ነበር ይሄ አንተ ነበርክ እንዲህ እንዲያመልኩ አንተንም እናትህን ያዘዝከው አንተ ነበር ከአላህ ሌላ አምላክ ያድርገው <clears throat> እንዲያመልኳችሁና አምላክ ያድርገው እንዲይዙ ያዘዝከው የነገርከው قال سبحانك ما يكون لي أن أقول ما ليس لي بحق نبي الله عيسى أبا لا تشلي غير مما يشلم عندني رسولنا نبينا تشو لا الله أدب سرعات بتمول لا أم ملالس ملس سيساتو የጠራህ ጌታ የጸዳህ ጌታ ከአንተ ሌላ ኢላህ የሚመለክ ከመኖር የጸዳህ ጌታ የጠራህ ጌታ ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ እንደዚህማ እንዴት እላለሁ እኔ ምክንያቱም ለእኔ ይሄም ማለት አይገባኝም በአግባቡ እንዲል አይገባኝም እንዴት ሆኖ ይገባኛል? እኔ ረሱል አድርገህ ነብይ ነቢይ አድርገህ ልከኸኝ፣ እንዴት ይህን እላለሁ? ኢንኩንቱ ቁልቱሁ ፈቀድ አሊምታ ብዬም ከሆነ እንደዚ አይነት አጸያፊ ንግግር ተናግሬ ሰዎችን ያስተማርኩና ያዘዝኩም ከሆነ ታውቀዋለህ። ካንተ የሚደበቅ ነገር ምንም የለምና ብያለው አላልኩም። ይሄ ሌላ ትርጉም ነው። ምክንያቱም ተዓለሙ ማፊ ነፍሲ ወላ አዕለሙ ማፊ ነፍሲ እኔ ውስጥ ላይ ያለውን ነገር ምንም የማታቅ ነገር የለምና አንተ ግን ኻሊቅ ነህ፣ የሁሉ ነገር ፈጣሪ ነህ። አንተ ውስጥ ላይ ያለውን እኔ አላቅም። ምንም ምንም ልሁን ምንም የሰው ልጅ ነኝ። ኢነከ አንተ አላህ እኔ ውስጥ ላይ ያለውን ነገር ለማወቅ ምንም የምርቅብህ ነገር የለም። ከቀልብም ከአይንም የራቀውን ነገር ሁሉ ታቅ የለም። ማ ቁልቱ ለሁም ኢላ ማ አመርተኒ ቢሂ አኔ እብዱላህ ረቢ ወራበኩም እኔ ለረሱልነት ስትልከኝ ለረሱልነት ዓላማ ስኬትነት በተንቀሳቀስኩበት ጊዜ አፈጻጸም የምንነበረ ተግባሬ እነሱን አላዘዝኩም፣ አልነገርኳቸውም፣ ዳዋ አላደረግኩም፣ አላስተማርኩም ኢላ ማ አመርተኒ ብሂ ማለት ነው። ያዘዝከኝም ብቻ ነው። ያም አን ዕቡዱላህ ረቢ እንኳን እንኳንስ እኔ ረብ ነኝ ማለት አይደለም ሲያስተላልፍ የነበርኩትማ አምልኩ ጌታ አላህን የኔንም የእናንተንም አምላክ ፈጣሪ የሆኑ ጌታ አላህን ነበር እያልኩ ሲያዝና ሲያስተምር የነበርኩት። ከዛ በኋላ ነገራቶች ሊበላሹ ይችላሉ። እኔን ከአሳ ካነሳኝ በኋላ ካረግኩኝ በኋላ ከዛ በኋላ ባለው ጉዳይ ላይ ነገሮች ተበለሻሽቶ ሊሆኑ ይችላሉ። ወኩንቱ አለይህም ሸሂደን ማዱምቱ ፊህም አብሬያቸው በነበርኩ ጊዜ የሚያደርጉትን የሚሉትን የሚሰሩትን አዎ አውቃለሁ። ግን ፍልማ ተወፈይተኒ ኩንተ አንተ ረቂብ አለይህም ከዚህ ዱንያ ላይ በነቢይነት በረሱልነት የምትሰራበት የስራ ዘመን አብቅቷል። አሁን ይበቃል ብለህ በማንኛውም ምክንያት እንዲያርግ ወደ ራስህ በአነሳህን ጊዜ ግን ኩንት አንተ ረቂብ አለህ፣ የምትቆጣጠራቸው አንተ ነህ። ምን እያረጉ ነበር? ምን እያሉ ነበር? ምን እየሆኑ ነበር? ይሄን የምታውቅ አንተ ነህ። ወአንተ አላ ኩል ሸይን ሸሂድ የሚሳንህ ነገር ምንም የለምና በውትወታ ቃልና አንደበተ ርቱ በሆነ ባማረ በተዋበ ሀድረተ ረብ ላይ አደብ በተሞላበት ቃል መናገር ባለበት አገላለጽ ነቢዩላህ ኢሳ ገለጹ። ኢንቱ ቱዓዚቡም ፈኢነሁም ኢባዱክ ከኔ በኋላ እኔን ረብ ነህ ብሎ ያመለኩ ሰዎች፣ እናቴንም ጭምር ረብ ናት ብሎ ያመለኩ ሰዎች እኔ ባላዘዝኩበት፣ እኔ ባላስተማርኩበት ትልቅ ወንጀል ነው ይሄ። ስለዚህ እቀጣችኋለሁ ብለህ ብትል ባሪያዎችህ ናቸው፣ ፍጥሮችህ ናቸው። ይሄ ያንተ ስልጣን ነው። ወኢን ተክፊር ለሁም ፈኢነከ አንተ ልአዚዙ ልሐኪም ከእነሱ ውስጥ ወደ አኸራ ወደዚህ ሳይመጣ እንደዚህ አጸያፊ ቃል ሲል የነበረና ሲያመልክ የነበረ ሆኖ በአንተ ተውፊቅ ተውበት የተወፈቀ ተውበት ያደረገ እተዋለሁ፣ ለሱ መግፈር አድርግለታለሁ ብለህ መክፍራ ለምታደርግለት ፈኢነከ አንተ ልአዚዙ ልሐኪም አሸናፊ ጥበበኛ የሆንክ ጌታ ነህ። ደክመህ መቅጣቱን የምትተው ሳይሆን መቅጣት እየቻልክ ለወንጀሉና ለጥፋቱ አስፈላጊውን እርምጃ መውሰድ እየቻልክ የምትተው ጌታ ነ። ይህ ስልጣን ያንተ ነው ይላል ነቢዩላህ ኢሳ። የነቢዩላ ኢሳ አገላለጽ አመላለስ የሰው ልጅ ረሱሎች እዚህ ዱንያ ላይ በነበሩን ጊዜ ትልቅ የነቢይነት ረሱልነትን ማዕረግ ካባ የለበሱ ናቸው። ይህንኑ ያደረጋቸው ጌታ አላህ ረበል ዓለሚን ነው። አላህ ጋር ሳያው ቀርቶ አላህ የተደበቀበትና የራቀ ነገር ኖሮ አልነበረም። መጀመሪያውኑም ነቢዩላህ ኢሳን እንደዚህ ብሎ የጠየቀው ሁለት ማና አለው። አንዱ ነቢዩላህ ኢሳን ሲደመር እናቱንም ኢላሀይን አድርጎ የሚያመልኩ ሰዎችን ፈዲሃ እዛ ሲያዋርድ ነው ጌታ አላህ ስብሐነሁ ወተዓላ እሱ አዞን ነው እሱ ባስተማረን ነው እንዳይባል ጭምር ነው። ሁለተኛ ነቢዩላህ ኢሳ እንዳላለማ እንዳላስተማረ ጌታ አላህ ራሱ ምኑ ያውቃል። ግን የነቢዩላህ ኢሳን አደብ፣ ስርዓት፣ አንደበት እንመልከት። ተወው አላህ ጋር ተወው ነቢዩ ጋር ተው ነቢይና ረሱል የሆነ ሰው አላህ ጋር ቅያማ ለታ አይደለም። ሰው ሰውን ሲያነጋግር እንደየደረጃው ማነጋገር አለበት። የሰው ልጅ በተቅዋና በኢማን ሲመዘን አላህ ጋር ሊበላለጥ ይችላል። በተቅዋና በኢማን ሰው ከተበላለጠ ያ የመበላለጥ ደረጃው መታየት አለበት። ተራ ማንኛውም ሰው ሙስሊም ሆኖ ዕልም የሌለው ቶባ ሆኖ ኢማን ሊኖረው ይችላል። ኢባዳው ለበጣም ጠንካራ ሊሆን ይችላል። የእሱን ያህል ኢባዳ አፈጻጸምና አተገባበር ላይ አንድ አልም ላይፈጽም ይችላል። አቅሙ ደክሞም ይሁን ሌላ የኢባዳ አይነቶች አድክሞትም ይሁን ምክንያቱ ምንም ይሁን ያ አሊምና በኢባዳ ላይ ጣራ ላይ የወጣ አንድ ያልቀራ አቢድ እኩል ሊሆኑ አይችሉም፣ ይበላለጣሉ። በአካል ሰዎች ናቸው። ስለዚህ የሰው ልጅ ሰውን ሲያስተናግድና ሲያነጋግር ደረጃውን መጠበቅ የግድ ይላል የግድ ይላል። እንኳንስ አላህ ፊት ይቅርና እንኳንስ ሀድረተ ረብ ላይ ይቅርና ሩሱሎች ራሳቸው በተሰጣቸው ማድረግ ይበላለጣሉ። ትልከ ሩሱሉ ፈደላ ባዕድሁም አላ ባዕድ ይላል منهم من كلم الله በደረጃ አሰጣጥ ሩሱሎች ራሳቸው ይለያያሉ። ሁሉም ደረጃው አንድ ነው። ስለዚህ ደረጃን አውቆ ሰውን በደረጃ ልክ ነው ማስተናገድ የሚገባው። የነቢዩላ ኢሳ አመላለስ በጣም አስደሳች እና አርኪ ከመሆኑ የተነሳ ቃል አላህ ሀዛ ይላሉ አላሁ ስብሓነ ወተዓላ ሃዛ የውም ያንፈዑ ሳዲቂና ሲድቁሁም ዱንያ ላይ በነበሩ ጊዜ ሐቀኞች ሆነው በሐቅ የኖሩ ሰዎች ያ ሐቃቸው እዚህ የሚጠቅማቸው ዕለት ነው ዛሬ ይላል አላህ ሱብሓነሁ ወተዓላ። ለሁም ለእነዚህ ሐቀኞች ዱንያ ላይ ሐቅና ሐቅን ይዘው ከሐቅ ጋር ሲጓዙ የነበሩ እዚህ አኽራ ዛሬ ይህ ሐቅ የሚጠቅማቸው የሚከፈላቸው ውጤት ለሁም ጀናቱን ተጅሪ ሚን ተህት ለነሃር ኻሊዲነ ፊሃ አበዳ ጀነት ላይ ሲሸለሙ ጀነት ላይ አላህ ስብሐነ ወተዓላ ሲያስደስታቸው የሚያገኙት ጀነት ዘላለማዊ በሆነ ጀነት ይደሰታሉ ይላል አላህ ስብሐነ ወተዓላ እዛው ላይ ጀነቱ ላይ ሙሉ መናፈሻ ያለው አይን የሚስብ ቀልብ የሚሰልብ የጀነቱ ውበት በአምሮት በተዋበ ውሃ የሚሽከረከር ውሃ ውስጣቸው ላይ በሚሽከረከረው በሆነ ጀነት ይደሰታሉ ይላል። ረዲየላሁ አንሁም ወረዱ አንሁ። እንግዲህ አላሁ ስብሓነ ወተዓላ እነዚህ ሳዲቆች ዱንያ ላይ ሐቀኛዎች ሲሰሩ በነበረ ተግባራቸው አላህ ወዷቸው እነሱም አላህ የሚወደውን ነገር ሰርተው አላህ ያስደሰታቸው ሰዎች ናቸው። ዛሊከ ልፈውዝ ልዓዚም የዚህ አይነቱ እድል ትልቅ የሆነ ሽልማት ትልቅ የሆነ ተስጦ ነው ይላል አላህ ስብሓንሁ ወተዓላ። ሊላሂ ሙልኩ ሰማዋት ወልአርድ ወማ ፊህም። የሰው ልጅ ረብ ሊባል ኢላህ ሊባል እንዴት ሊሆን ይችላል? ያም ማሳመን ሲፈለግ ከበድ ባለ ቃላት ነው ማሳመን። የነቢዩላህ ኢሳ ሙዕጂዛዎች እሱን ረብ የሚያስደርጉ ከሆነ ሙዕጂዛዎችን ሰርቶ አላመጣም ነቢዩላህ ኢሳ ተሰጥቶት ነው ከአላህ ስብሓን ተዓላ ስለዚህ ሰጪው አላህ ላይ ነው አንተ መገረም ያለብህ ለዚህ ለዚህ ለአላሁ ስብሓን ተዓላ የሰማያት የምድር ውስጣቸውም ላይ የታቀፉ የስንት ነገሮች ንግስና አለው አላሁ ስብሓን ተዓላ በሰማያት ውስጥ በምድር ውስጥ ስንት ነገሮች አሉ። ምድር የተሸከማቸው ያቀፈቻቸው ስንት አይነት ነገር አለ። አጃኢብ የምትል ነገር የዚህ ሁሉ ንግስና በራሱ እጅ ነው። አንዴ ያልደከመ፣ አንዴ ያልተኛ፣ አንድ ነገሩ ሳይዛነፍ ሁሉም ጊዜውን፣ ሰዓቱን፣ ወቅቱን ጠብቆ የሚንቀሳቀስ ይህን የሚያደርግ ንግስና ያለው ጌታ አላሁ ስብሓነ ወተዓላ ነው። ወህዋ አላ ኩል ሸይን ቀዲር። እዚህ ላይ የሚከብደው አንድም ነገር የለም። ሁሉም ነገራቶች ቀለል ባለ መልኩ አላህ በአንድ ቃል ብቻ ያሽከረክረዋል። ሁለት ቃል በይነ ልካፊ ወኑን ኩን ፈየኩን ሁን እያለው ብቻ ይሰራዋል። ምንም ችግር የለም። አንድ ጊዜ ይባላል አንድ ትዝ ያለኝ ነገር نبي عليه الصلاة والسلام آية الكرسي سورة البقرة وسط آية وسطرد لا تأخذه سنة ولا نوم لا جيت الله سبحانه وتعالى لا تأخذه سنة سنة مال شلبتها مال سو كتش بلو ترقاقتو إيالة እያወራ እርስ በርስ ከቢጤው ጋር ድካም፣ እንቅልፍ ካለበት ሸለብ ይላል፣ መለስ ይላል። ጌታ አላህን ለሴኮንድ ሸለብታም የእንቅልፍ ማይዘው ላ ተአኹዙሁ ሲነቱ ወላ ነው እንቅልፍ አይዘው ነቢዩ አለይሂ ሰላቱ ሰላም በሐዲሳቸው አላሁ ስብሓነ ወተዓላን ማየናም አሉ፣ አይተኛም አሉ። ወላ የንበጊ ለሁ አንየናም አሉ፣ ሊተኛም አይገባውም። አንዱን ይገላል፣ አንዱን ያነሳል፣ አንዱ ይወለዳል፣ አንዱ ይሞታል፣ አንዱ ይደሃያል፣ አንዱ ያገኛል፣ አንዱ ያጣል። በሰኮንድ ውስጥ በሴኮንድ ውስጥ ነው ይሄ ሁሉ። አይተኛም፣ እረ ሊተኛም አይገባውም እኮ አሉ ነቢዩ አለይሂ ሰላቱ ሰላም። እንዴት ሸለብታማ አይዞም እንቅልፍም ይህን አሉና ነቢዩ አለይሂ ሰላቱ ሰላም አንድ ጃይ በነሱ ትረካ ነቢዩላ ሙሳ ተገረሙና በጣም ተደነቁ። እንዴት ነው ማተኛው? እንዴት ነው ድካም የማይሰማ? ይሄ ሁሉ ኸልቅ ይሄ ከአደም አንስቶ ልክ እንደ ነቢዩላህ እብራሂም ጥያቄ እኮ ነው። ከፈቱ ሂል መውታ እኔ የገረመኝ እኮ ሙታኖች አፈር ሆኖ እዛ አጥንቱ ደቆ ስጋው አፈር ሆኖ እንዲህ መቀስቀስ በጣም ይገርመኛል። ነቢዩላህ እብራሂም ስለ ነቢዩላህ ኢሳ እዛው ትቼ ዌይቲንግ ነው የገባሁት። እንዳትወናበዱ። ማስረዳት ለነቢዩላህ ኢብራሂም አስተማሪ በሆነ መልኩ ጌታ አላህ ፈለገና ኩዝ አርባአታ ምን ጠይራ አንድ አራት ወፎችን ትይዝና በ color የተለያዩ፣ በመልክ የተለያዩ፣ በአይነት የተለያዩ ምንም የማያገናኙ አራት فصرهن إليك ثم جعل على جبل على كل جبل جزءا በእያንዳንዱ ተራራ ላይ ቁርጥርጥርጥ ታረጋቸው ነው ክትፍትፍ አድርጋቸው መልኩ ምኑ ምኑ ጠፍቶ ድብልቅልቅ ታረግና ከፋፍለ ስጋቸውን ከነምናቸው ከነምናቸው ተራራ ላይ አኑራቸው ثم ادعوهن يأتينك سعيا ወፎች በል ከዛ በኋላ መሀል ላይ ቆመ ግጥምጥም ይሉና እንዲህ እያሉ እየረገሙ ይመጡልሃል አለ አላህ ሱብሓነሁ ወተዓላ። ነቢዩላህ ኢሳ ነቢዩላህ ኢብራሂም ይህንን ስጠይቅ አዎ ለም ቱእሚን ነበር ተው እንዴ እንዴ የኢማን ችግር አለ ማለት ነው እንዴ እኔ የሞተውን ሰው መቀስቀሴ ላይ ችግር አለብህ እንዴ ቃለ ሊጥመኢነ ቀልቢ አደለም ውስጤ ጥሩ የሆነ መረጋጋት እንዲጨብጥና ሌሎችም እንዲያዩ እንዲማሩበት ነው። ብልጥ አስተማሪ ይህን ነው ይሰራው። የማስተማርና ሰዎችን የማስረዳት ስልት ሹፍ እንዴት ሆነ እንዳለፈ ይህ ነቢዩላህ ሙሳን በዚህ መልኩ ያለ መተኛት ያለ ይሄው ነቢዩ ናቸው። በዚች አያ የተነሳ አስታውሰው አለመተኛቴን ልንገር ላሳይህ በሁለት ብርጭቆ ውሃ ሙላ። ጌታ አላሁ ስብሐነ ወተዓላ ነቢዩላህ ሙሳን ነው የሚለው እኔ አለመተኛት አለማንቀላፋት ከብዶ ገርሞኝ ፏፏ ይላሉ። ሻጠኛ ናቸው ነቢዩላህ ሙሳ። በውሃ ሞልቶ በብርጭቆ ሁለቱንም ጨብጠህ ያዝ። እንዳይፈስ በጣም ተጠንቀቅ። ትእዛዝ ተሰጣቸው ለነቢዩላህ ሙሳ ከአላህ ዘንድ። እሺ በሁለቱ ብርጭቆ ውሃ አስቀምጦ ስልህ ብቻ ታስቀምጣለህ። ከዛ ውጪ እንዳያስክ ጠብቅ። እሺ ቀኑን ሙሉ ያዘ። አስቀምጥ አልተባለማ። ነቢዩላህ ሙሳ ዋለ። እቼስ ነቢይ ነው፣ ረሱል ነው። አቅሙ እንደ ተራሱ አይለካም። አንዷንም ምሽት አደረ እንደያዘ አይፍሰስ ተጠንቀቅ። ሁለተኛ ቀንም ዋለ። ቀኑ ሲገባደድ እንዴ እንዴ ልተኛ ነው እንዴ አልተኛውም እያለ ሁለተኛዋ ቀን አለፈች። ሁለተኛው ምሽት መጣ። ነቢዩላ ሙሳ ሙሉ በሙሉ ባላንሱን አጣ። ሙሉ በሙሉ ለጠጠው። ትንሽ ደንግጦ ተነስቶ ራሱ ኳል ውሃው ውሃው እንዳይፈስ አላልኩህም? በጥንቃቄ ያዝ ብርጭቆውን ከነ ውሃው አላልኩም? ያ ረቢ አልቻልኩኝም እኔም ቢተኛ ዓለም እንዲህ ነበር የሚሆነው አወቃለሁ። እኔም ቢተኛ የሚከሰተው ይሄ ነበር። መተኛትና መድከም የሰው ልጅ የተፈጥሮ ባህሪ እንጂ የጌታ አላህ بسم الله الرحمن الرحيم سورة